ክፍል 13 ይህ ሳምንታዊ የቴክኖሎጂ ለፊዚሻን ፕሮግራም ነው። ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬ የካቲት 12 ቅዳሜ 2008 ዓ ም ነው እንደ ኢትዮጵያ አቆጣጠር። በዛሬው ፕሮግራማችን ከዚህ በፊት በነበሩን ፕሮግራሞች እንደ ቴክኖሎጂ ምሳሌነት ሳላነሳው የማላልፈው የነበረውን ኤቲኤም የእሱን ጥያቄ ሙክታር ከማል ከሻሸመኔ በማያሻማ መልኩ ዛሬ ይመልስልናል። እኔ በጉጉት ነው የሰማሁት። እናንተም እንደምትወዱ ተስፋ አለኝ። የተለመዱት የሳምንቱ ዜናዎችና ስለ አንድሮይድ አንዳንድ ነገሮች ፕሮግራሞቻችንም ተካተዋል። አብራችሁን ከፕሮግራማችን ጋር እስከ መጨረሻው አዳምጡ። የሳምንቱን ዜናዎች ነግራችኋለሁ። የሰባ ሰባት ብር ከስልሳ ሳንቲም የሚሸጥ ሞባይል ተሰራ። እንዲሁም በሁሉም ቋንቋዎች የሚተረጉመው የ Google Translate service የአማርኛን ወደ መተርጎሚያ አገልግሎት ጨመረ የሚሉ ናቸው። በዚህ ዝርዝር ስንመለከት ህንድ ውስጥ የሚገኘው Ringing Bells የሚባል ድርጅት ወይም company በሰባ ሰባት ብር ከስልሳ ሳንቲም ወይም በእነሱ ሀገር ገንዘብ ሁለት መቶ ሀምሳ አንድ ሩፒ የሚሸጥ ስማርትፎን ገበያ ላይ አውያለሁ ብሏል። ይህ ስማርትፎን ለማነጻጸሪያ እኔ የገዛሁት Huawei ሁለት ሺ ዘጠኝ መቶ ብር ነው ከቴሌ ከእኔ Huawei ከባትሪው በቀር በሁሉም ነገር የሚሻል ነው። ስምንት GB internal storage አለው። ውስጡ ያለ memory card ስምንት GB ይይዛል። ካሜራውም ይሻላል። በእርግጥ screen ኑ ዘጠኝ መቶ በአምስት መቶ pixel ነው። በጣም ጥራት አለው ማለት ነው። የኔ ለማነጻጸር አራት መቶ ሰማኒያ በስምንት መቶ ሀምሳ አራት ነው እና speaker ም አለው ኤፍኤምም አለው 3G ም ይሰራል እና የሚገርም ነው። እኛ ሀገር መቼ መቶ በሰማኒያ ብር ስማርትፎን ገዝተን Android ን መጠቀም እንደምንጀምር በጉጉት ነው የምጠብቀው። ሁለተኛው ዜና የቋንቋ መተርጎሚያ አገልግሎት የሆነው Google Translate የተሰኘው የ Google service አማርኛን ጨምሯል። ባለፈው ሮብ ባወጡት ማስታወቂያ መሰረት አማርኛ ጋር ጨምሮ ወደ መቶ ሶስት ቋንቋዎች የመተርጎም አገልግሎት ይሰጣሉ። ለጊዜው አማርኛ በጽሁፍ ብቻ ነው የሚተረጉመው። ሌሎች ቋንቋዎች በድምጽ የተናገራችሁ መልሶ ወደ ሌላ ቋንቋ በድምጽ የመተርጎም ችሎታ አለው። አማርኛን ግን ጽሁፉን ታስገቡልትና ጽሁፉን ነው መልሶ በሌላ ቋንቋ የሚተረጉምላችሁ። ይህንን ለመሞከር ወደ translate dot google dot com ገብታችሁ መሞከር ትችላላችሁ። ወይም Translate Community ገብታችሁ አማርኛ ትርጉሙ አሁን ለጊዜው ጥራቱ ያን ያህል ስለሆነ አማርኛ ወደ እንግሊዝኛ ለመተርጎም ወይም ከእንግሊዝኛ ወደ አማርኛ ለመተርጎም እገዛ ማድረግ ትችላላችሁ። የሚመስላችሁን ቃላት በመተርጎም ወይም ደግሞ የተተረጎሙትን አማራጭ ምረጡ በሚባል ጊዜ ማች የሚያደርጉን ቃል በመምረጥ ልታግዙ ትችላላችሁ። ለዚህ ሳምንት የነበሩን ዜናዎች እነዚህ ናቸው። ስለ በዛሬው ስለ Android አንዳንድ ነገሮች በተሰኘው ፕሮግራማችን ለማሳየት የምሞክረው እንዴት አድርገን ነው አዳዲስ application ኖችን ወደ ሞባይል ቀፎአችን ወይም ወደ Android smartphone መጫን የምንችለው የምንለው ለማሳየት የምሞክረው። ወደ ዝርዝሩ ከመሄደ በፊት የዛሬ ሁለት ሳምንት ይመስለኛል ሙክታር ከሻሸመኔ ዝምብል ሙክታር ከሻሸመኔ ምን አይነት ቀፎዎች ናቸው? ይህን TalkBack ን Android ን የሚቀበሉት ምን አይነት ናቸው? ኖኪያ ላይ እነ ኤንሲስ ኢሲሪስ ማለትም N seventy three N seventy five N seventy eight እያልን የምንጠራቸው ነበሩ። ወይም E ምናም E አምስት E ሀምሳ E ስልሳ እያልን የምንጠራቸው አሉ። ወይም ስልሳ አንድ ሀያ እያልን የምንጠራቸው አሉ። በዚህ በአንድሮይድ ቶክባክ የሚጭኑት እንደዚያ አሉ ወይ የሚል ጥያቄ አንስቶልኝ ነበር። ምናልባት አፕሊኬሽን ጋር ከመጫንም ስለሚያያዝ መልሼው ልለፍ። ምናልባት ኖኪያ ላይ ስላለመድ ነው እና በሞዴሎቻቸው ስለጠራን እንጂ የኖኪያ ሶፍትዌር የሚጭ ነው ሞዴሉ ቁጥሩ ሳይሆን የሚወስነው ውስጡ የተጫነው ሶፍትዌር ነው ቀፎ ላይ ያለው ሶፍትዌር ያ ሶፍትዌር ሲምቢያን ይባል ነበር ይሄ ሲምቢያን የሚባለው ሶፍትዌር ቶክስን የሚጭ ነው ደግሞ ከሲምቢያን ውስጥ ሲምቢያን S ስልሳ ይባል ነበር S ስልሳ version ሁለት version ሶስት የሚባላለው የ version ሁለት በፊት እነ N ሰባ ሁለት እነ ስልሳ ስድስት ሰላሳ እነ ሰባ አንድ አስር የሚባሉ በጣም አሮጌ በፊት የዛሬ ስንት ዓመት በጣም የቆዩ ነበሩ። የዛ version አሁን በኋላ ለመጡት አሁን ለምናውቃቸው ለነ ኢፋይ ሶፍትዌራቸው አይሰራም። የነ ኢፋይም ተመልሶ ወደዛኞቹ አይሰራም። ሲስተሙ ተቀይሯል ማለት ነው። ግን ሁሉ ኖኪያ ናቸው። ሁሉም ቁጥር አላቸው። ስልሳ እነ ሰባ አንድ አስር አሁን ከላይ እንዳልኩት N የሚል N ሰባ ሁለት ሁሉ የሚል አላቸው። ይህ ልምድ ማነሳው ውስጡ ያለው ሶፍትዌር ነው የሚወስነው ነው። በዚህ መሰረት ሳምሰንግ፣ ሂዋዌ ሁነው የማይጭኑ አሉ ወይ ከሆነ ጥያቄው አሁን አሉ። በተለይ ርካሽ በተለይ ደግሞ ከ1500 ብር በታች የሚሸጡ ከሆኑ ያለመጫን እድላቸው በጣም ሰፊ ነው። ዘ best way ማለት ነው። በጣም አሪፉ መንገድ ግን ይህን ቶክፓክን ይጭናሉ ወይም ይናገራሉ አይናገሩ የሚለውን ለመወሰን ቀፎ ከተከፈተ በኋላ settings ተገብቶ setting ውስጥ about የሚል ተገብቶ እዛ ላይ አንድሮይድ version የምትል ቃል አለችው። በእርግጠኝነት ይጭናል። አንድሮይድ version ያለችው ደግሞ በተለይ ቁጥሯ አራት ነጥብ ሁለት እና ከዛ በላይ አራት ነጥብ ሶስት አራት ነጥብ አራት አምስት ስድስት ከሆነ ማለት አራት ነጥብ አምስት ማለት ሳይሆን አምስት ነጥብ ዜሮ ስድስት ነጥብ ዜሮ ማለት ነው ከሆነ በአስተማማኝ ይጭናል እዛ setting ውስጥ about የሚለው ግን ዝም ብሎ ወይ አንድሮይድ version ከሌለ ወይም ታይዘን የሳምሰንግ ከሆነ ታይዘን የሚባል ስላላቸው እሱ ከሆነ አይጭንም ማለት ነው። ህዋዌዎችም አልፎ አልፎ የሚሰሯቸው አሉ፣ ግን በአብዛኛው ህዋዌ አንድሮይድ ናቸው። ሌሎቹ አምራቾችም እንዲሁ እነ ኤልጂ፣ እነ ሞቶሮላ፣ እነ ሶኒ አሁን ዛሬ ደግሞ እነ ቴክኖ ቻይናዎቹማ ተቆጥረው አያልቁም። ብቻ ብዙ አምራቾች አሉ። የትኛውም ቢሆን ውስጡ አንድሮይድ version አራት ነጥብ ሁለት እና ከዛ በላይ ቁጥር ያለው ከሆነ ይህን ቶክባክ ባክጭናል። ስለዚህ ያሳስበናል። እንግዲህ ወደ ዛሬው ፕሮግራም ስመለስ ወደ አንድሮይዳችን ላይ አፕሊኬሽን የምንጭንባቸው ሁለት መንገዶች አሉ። አንደኛው ከ online stores ቀጥታ download በማድረግ ነው። ሞባይላችን ላይ በፊት በኖኪያ ለምናውቅ እንግዲህ እሱን ያነጻጸርኩ ለምሳሌ እንዲሆንልኝ ነው ከምናውቀው ጋር ለማያያዝ ኦቪ ስቶር የሚባል ገብተን free አፕሊኬሽኖችን ወይም በገንዘብ የሚገዙ ያው ያቀርብልናል እኛ መክፈል ስለማንችል አናደርግም፣ ግን free ዎቹ download የምናደርግበት ምርጫ ነበረ። የዚህ አይነትም አሁን በአንድሮይድ መሰረታዊ የሆነው ከሁሉም ቀፎዎች ጋር የሚመጣው ፕሌይ ስቶር የሚባል አለ። ሁለተኛው አማራጭ ደግሞ ለሳምሰንግ ቀፎዎች ሳምሰንግ ሀብ ወይም ሳምሰንግ አፕሊኬሽንስ ወይም ሳምሰንግ አፕስ የሚል አለ። ሳምሰንግ ያመረታቸውን ቀፏችን ላይ አብሮ ያላመጣልንን ግን በኋላኛ መጨመር የፈለግናቸውን አማርጠን download የምናደርግበት ነው። ፕሌይ ስቶር አንድሮይድን የሰራው ድርጅት የጉግል አፕሊኬሽን download ማድረጊያ ነው። ከሁለት ሚሊዮን በላይ አፕሊኬሽኖች አሉት። በጣም ብዙ ናቸው። ቆጥራችሁም መርጣችሁም አትጨርሷቸው ግን እዛ ለማግኘት ትችላላችሁ። አብዛኞቹ ነጻ ናቸው። ገንዘብ የማያስከፍሉ የተወሰኑት ናቸው ገንዘብ የሚያስከፍሉት። ነጻ የሆኑበት ምክንያት አብዛኞቹ ማስታወቂያ ስለሚያሳዩ ነው ፊት ለፊታቸው። ሌላኛው ደግሞ ብዙ ጊዜ ለእኛ የሚጠቅመን የሚሆነው cracked የሆኑ አፕሊኬሽኖችን የምናገኝበት ማለትም በገንዘብ የሚሸጡ ያለ ገንዘብ የምናገኝበት አፕቶይድ ኤፒቲኦአይዲኢ e የሚባል አለ። እሱ ግን በኋላ download አድርገን የምንጭነው ነው። ስራው ግን ልክ እንደነዛው እንደነ ፕሌይ ስቶር እንደነ ሳምሰንግ አፕስ ከኦንላይን አፕሊኬሽኖችን download ማድረጊያ ነው። ሁለተኛው መንገድ ደግሞ በሲምቢያን ስናደርግ እንደነበረው በብሉቱዝ ተላልከን በ memory card ወይ ከኮምፒውተራችን አሳልፈን በኬብል ይሁን በ memory reader ያንን በመጫን ነው። እንግዲህ ሁለተኛው procedure በብሉቱዝ መላክና በሚሞሪ ሪደር መጫን የሚለው settings ገብተን security ገብተን unknown sources የምትላለች እሷን not checked ማድረግ አለብን። checked ከሆነች block ያደረግብናል unknown source። ምክንያቱም ቫይረስም በዛው በብሉቱዝ እንዳይተላለፍ ለመከላከል ነው። የ default setting ኡ off ነው። አይ እኔ ግን ማደርገውን አውቃለሁ የአፕሊኬሽን የምፈልገው ነው ካላችሁ ግን እሷ አሁን ያልኩትን ሴቲንግ ሴኩሪቲ አንነውን ሶርስስ እሷን off በማድረግ የምትፈልጉትን አፕሊኬሽን መጫን ትችላላችሁ። እንግዲህ አሁን ለማሳየት የምፈልገው አፕትዌድ ገብቼ እንዴት አፕሊኬሽን እንደምጭን ነው። በተለይ ለእኛ የሚጠቅመን ኢስፒክ የሚባለውን አማርኛ የሚናገረውን ነው። ከዚያ በፊት አፕሊኬሽን እንዴት አንኢንስቶል ወይም ሪሙቭ ይደረጋል የሚለውን ትንሽ ያብራ ያው ለአብራራ መወለድ ከሞት ጋር እንደሚያያዝ ሁሉ መጫንም ካለመጫን ጋር ስለሚያያዝ ለማለት ነው። ለመጫንም እንዲሁ ሁለት መንገዶች አሉት። አንዱ የሜኑ ላይ ገብተን ጫን አድርገው እንይዘውና የምንፈልገውን አፕሊኬሽን ላይ በቀኝ በኩል uninstall ሚል ያመጣል። ስለዚህ በጣታችን ይዘን ሸርተት እያደረግን ስንሄድ uninstall ሲለን እንለቀዋለን። ከዛ OK የሚለውን መርጠን OK ማለት ነው። እሱም በተግባር አሳያለሁ። ሁለተኛው አማራጭ ደግሞ settings ገብተን ወርታች ስንወርድ ከቀፎ ቀፎ ይለያያል። ይሄ ስሙ አንዳንዴ applications የሚል ነው፣ አንዳንዴ apps ብቻ የሚል ነው፣ አንዳንዴ manage applications የሚል ነው፣ አንዳንዴ apps የሚል ነው። ግን እነዚህ ከሶስቱ አራቱ አማራጮች አንደኛውን ቃል የሚጠቀም ካገኘን እዛ ውስጥ አፕሊኬሽን ውስጥ በሙሉ ተዘርዝረው እናገኛለን። እዛ ላይ በመንካት uninstall የሚለውን በመምረጥ uninstall ማድረግ እንችላለን። አሁን እኔ የምሞክረው ጫና አድርጎ ይዞ uninstall የሚለውን እንዴት እንደሆነ ለማሳየት ነው። አሁን eSpeak ን እየፈለግኩ ነው። እሱን አባርሬ መልሼ እንድጭን ነው ማለት ነው። አሁን eSpeak ን ነው የሚቀያረኝ። eSpeak ላይ ነኝ አሁን ጫና አድርጌ ሊዘው ነው። ሁለት ጫና አድርጌ አሁን uninstall word ላይ እየፈለግኳት ነው። uninstall አለኝ አሁን አሁን OK ነው የምፈልገው። OK አሁን uninstall እያደረገው ነው። ስጨርስ finished ይላል። ከዚያ እናደርጋለን መጫን ስለሆነ ቀጥ የማሳየው Aptoide ገባለሁ። Aptoide ገባሁ። search ነካለሁ። የምፈልገውን አፕሊኬሽን ለማግኘት ኪቦርዱ መጣለኝ። አሁን eSpeak ብዬ ልጻፍ አሁን ኢስፒክ ብዬ ጎብየዋለሁ። አሁን ከመጡልኝ መካከል እስቲ አንደኛ የመጣልኝ ነው። ሁለተኛ ነው። እስቲ ኢስፒያክ 311 አሉት የሚለውን ደብል ክሊክ አድርጌያለሁ። Button 17 is unknown. This is the latest version. Description. More options button. This is the latest. Install button. Hit 55. Subscribe button. The SBI engine is a small, lightweight text TTS program that supports a large number of languages. It has a more robotic sounding voice than other engines due to its small size. See HTTP SBI dot. The SBI. Subscribe button. Install button. ኦኬ ኢንስቶልን አገኘኋት። እስቲ እሷን ደብል ክሊክ እያደረኩ Starting ነው። download. 0% dash 0 B per second. Description. በኢንተርኔቱ 0% dash 0 B per second. Description. 10% dash 1.1 MB per second. Description. ይህ እስከምጨርስ እንጠብቃለን። 55, 47, 0, 42% dash 484.5 KB per second. Description. 63% dash 56.5 KB per second. Description. ነካ እያረኳት ነው። አሁን ኢንስቶል አለኝ። OK ልለው ነው እንግዲህ አሁን package installer የሚለው አፕሊኬሽን install የሚያደርግልን ነው። እሱ ሲጨርስ open. done done የሚሉ ይመጣሉ። እስቲ open ብዬ የጫንኩትን አፕሊኬሽን default ለማድረግ እሞክራለሁ። Default voice. English. United States. Showing items installed. 0. SBI version 1.48.1516.ABR.15. ኦኬ ያው እችን ነው የምፈልጋት 1.48.15 Status. SBI is not set as your default text-to-speech engine. Enter text as edit box. Enter text. S is installed. More options button. ያው በሌላ ጊዜ ባለፈው ፕሮግራም እንዳሳየሁት እ፣ ወደ ግራና ወደ ቀኝ ሸርተት ሸርተት እያደረኩ ነው። አሁን እነዚህ ምርጫዎች እያመጣ ያለሁት ሞር ኦፕሽንስ ገብቼ Showing device. SBI TTS settings. General TTS settings. ጀነራል ሴቲንግ ልገባ ነው። እሱን ዲፎልት ለማድረግ አሁን የስፒክ ጋር እሱን double click አደረግኩት። እንደ ስለን ኦኬ እንለዋለን። እንደዚህ አይነት ድምጽ ያለው ስፒክ ይመጣል። አምባክ እናደረግና በማን ነው ሱም ኢንቪዲ ላይ የምናውቀውን Default more options button. ሞሮፊን ስንገባና Bullet items. TTS settings. ስፒክ ስፔስ እንገባለን። TTS settings. Showing items and document. ማክስን እየፈለግኩ ነው። በኮምፒውተር የምናውቀው ድምጽ ማለት ነው። እንግዲህ ይሄን logic ማለት ይሄ ይህን አይነት አሰራር ወይ በ Aptoide. download ማድረግ ይህን ይመስላል። The best ጤና ያስጥልን። የተከበራችሁ የተወደዳችሁ የ Technology for ፖዚሽን ቤተሰቦች እንዴት ናቸው? ሙክታር እባላለሁ ከሻሸመኔ ከተማ። በአስራ ፕሮግራማችን ላይ ወይም ፕሮግራም ላይ ቃል እንደገባውላችሁ አንድ ፕሮግራም ይዤላችሁ ቀርብ ያለ ይህም ፕሮግራም በኤቲኤም ማሽን ወይም ደግሞ በኤቲኤም ካርድ ቪዛ ካርድ ኤቲኤም ማሽን ነው የሚባለው። actually ካርዷ ቪዛ ካርድ ናት እና በቪዛ ካርድ እንዴት ነው በቀላሉ ብራችንን ወርፋ ሳንጠብቅ ማለት ባንክ ገብተን ሳንንገላታ ብራችንን ማውጣት የምንችለው የሚለውን ነገር ለማሳየት ሞክራለሁ። የዚህ ተጠቃሚ ስለሆንኩ ማለት ነው። እኔ አሁን እዚህ ጋር ላሳያችሁ የምፈልገው እና ልነግራችሁ የምፈልገው ብሩን እንዴት እናውጣለን የሚለውን ብቻ ነው። ካርዱ ብዙ አይነት አጠቃቀም ማለት ብዙ አገልግሎት አሉት። ከዛ ውስጥ ብር withdraw የሚደረግበትን ብቻ ነው የምነግራችሁ። በነገራችን ላይ ኤቲኤም አገልግሎት ለማግኘት ብዙ ተንገላትቻለሁ። ማለት ብዙ challenge ገጥሞኝ ነበር። ግዝሽ መጠቀም አይችልም ከሚል ተነስቶ ማለት ነው። ምክንያቱም ያው risk ነው ሌላ ሰው የሚያውቅ ከሆነ ሌላ ጊዜ እናንተ በማታውቁበት ሁኔታ ሊወስድባችሁ ላውጣባችሁ ይችላል ብለው ስለሚያስቡ ማለት ነው። በነገራችን ላይ ኤቲኤም ማሽኑ ላይ ማወቅ ያለብን ካሜራ እንዳለ ነው። እንደ ድንገት ጓደኛችን ካርዳ የእኛን የቪዛ ካርዱን አግኝቶ security code ኡን ከዚህ በፊት ነግረነው ከሆነ እኛ በማናቅበት ሁኔታ ካርዱን ወስዶ ሄዶ ቢያወጣብን እራሱ እዛ ጋር ማለት ይታያል፣ ይቀረጻል። በይዞ ሙሉ በሙሉ ይቀረጻል። ማን አወጣ፣ በዚህ ቀን በዚህ ሰዓት ማን ነው በአንተ ወይም በአንቺ ካርድ ያወጣው የሚለውን ነገር ማወቅ ይቻላል። ኮምፒውተር ውስጥ ይመዘገባል። እንደዚህ አይነት ነገር ቢገጥመን ሄደን ማመልከት ነው። ከዛ በኋላ አይተው በዛ በፎቶ ማውጣት ይቻላል ለማለት ፈልጌ ነው። እና ወደ ካርዱ አጠቃቀም ስንሄድ ካርዷ አራት ማዕዘን ነገር ናት እና ልክ ከዚህ በፊት public phone ስንጠቀም የምንጠቀምበት ካርድ ነበረ ታስታውሳላችሁ እና እሷን ካርድ ነው የምታክለው ካልተሳሳትኩኝ እና ካርዷን እስቲ እናውጣትና እንያት ካርዷ ላይ የተሰመሩ መስመሮች አሉ በተለይ መሀል ላይ ረዘም ብሎ የተሰመረ መስመር አለ። ከሱ ፊት ለፊት ክብ ነገር አላት። በጣት በደንብ ካየናት ታስታውቃለች፣ በአይን በደንብ ትታያለች። እና እሷ ክቧ ነገር የምትጠቅመን ማሽኑ ኤቲኤም ማሽኑ እንዲያነባት ነው። normally እሷ ማለት ያቺ ክቧ ነገር ከተላጠች or ሌላ ጉዳት ከደረሰባት እንትን አይሆንም አያነበውም። completely reject አድርጓል እና መጠቀም አንችልም ማለት ነው። ጥንቃቄ ልናደርግ ይገባል ለማለት ፈልጌ ነው። እና መስመሯን እንያት። ለማንኛውም መስመሯን መጠቅመን በኋላ ክዝሽ ስለሆን ቤት በኩል ነው የሚገባው የሚለውን ነገር እንዳደናግረን በቀላል ዘዴ ለማወቅ ይጠቅመናል እና ያቺ መሀል ላይ የተሰመረችው መስመር እንዳለች ሆና በጫፍ ላይ ደግሞ ቀጠን ብላ የተሰመረች እንደገና ስድስት ሳንቲሜትር ካልተሳሳት የምትረዝም መስመር አለች ጫፍ ላይ የተሰመረች በይዘ በመሀሉ ጎን እንደገና ሌላ የተሰመረች አለች። እሱ አይደለችም። አሁን ጫፍ ላይ የተሰመረች መስመር አለች። እሷ መስመር ሁልጊዜ ካርዷን ስንጠቀም ወደ ማሽኑ ስናስገባ በስተግራ በኩል መሆን አለበት። ለዛ ነው የሚጠቅመን፣ ትኩረት ልናደረግበት ይገባል ያልኳችሁ ለዛ ነው እና ምልክት ይሆነናል። እሷ ጫፍ ላይ እስከ ጫፍ የተሰመረችዋ በግራ በኩል ትሆናለች። ወደ ማሽኑ ሄርን። ማሽኑ ጋር ደረስ ተራችን ደረሰ። ተጠጋን። ስለዚህም ካርዷን ልናስገባ ነው። ከዛ በፊት ማሽኑ ይሰራ ላይ ይሰራ የሚለውን ሰው መጠየቅ እንዳይኖርብን ወይም ደግሞ ለምን ጠይቃለሁ ካልን ደግሞ መጠየቅ የለብኝም ካልን ምን እናደርጋለን? እንሰማለን። የሆነ ሙዚቃ ነገር አለች እስቲ አስታውላችሁ ካልሆነ አስታውሉ። ያችን ሙዚቃ ነገር ካለች ማሽኑ ለአገልግሎት ሬዲ ነው ማለት ነው። ስለዚህ ቀጥታ ካርዳችንን በዛች በነገርኳችሁ መሰረት ያቺ በጫፍ ላይ የተሰመረችው አጫጭኗ መስመር በስተግራ በኩል አድርገን ካርቱን እናስገባለን። ይቀበላል። ገባ። ከዛ በኋላ ይሄኛው የምናስገባበት በስተቀኝ በኩል በይዞ ግድግዳ ላይ ነው መሰለኝ የተተከለው ና እንትኑ normal ልክ እንደ public ስልክ እንያው በቃ እንደዛ ነገር ነው ና screen አለው። ከ screen ኡ በስተግራ ና በስተቀኝ key ዎች አሉ። አራት key ዎች በስተቀኝ በስተግራም አራት አራት key ዎች አሉ። ከ screen ኡ ዝቅ ብለን ደግሞ እንደገና ሌላ key ዎች አሉ። እነኛ key ዎች አሁን በምነግራችሁ መሰረት ማወቅ እንችላለን ማለት ነው። ስለዚህ አሁን ካርዱን አስገባን። ተመልሰን አሁን ምንድነው ምንለው ከ screen ኡ በታች ያለችው ኬጋ እና ያ ሙዚቃ ሲሰማ የነበረው ሙዚቃ ጸጥ ይላል። ጸጥ ሲል በአይናማ እዛ ጋ screen ኡ ላይ ምን ተጽፏል? የምስጢር ቁጥሮን ያስገቡ። የምስጢር ቁጥሮ ያው አራት digit ናትና እሷን ልክ ሙዚቃው ዝም ሲል እናስገባታለን። ሀያ ሁለት ሀያ ሁለት ለምሳሌ ጻፍን። ከዛ በኋላ አስር ሰከንድ ፋታ እንወስድና እንጠብቅና አሁን በስተቀኝ በኩል አለ ያልኳችሁ key ዎች አራት key ዎች አሉ ተደርድረው በረድፍ አሉ። ከላይ እንቁጠር አንድ ሁለት ሶስት አራት ሁለት ከላይ ወደታች ነው ና በስተቀኝ በኩል screen ኡ ላይ ያሉትን አንደኛ ላይ ያለችዋ ከላይ ያለችዋ ኪ ዊስትሮ ኪ ትባላለች። ዊስትሮ ኪ ልክ ምስጢር ቁጥሩን ካስገባን በኋላ አማራጭ ይሰጠናል። ምን አገልግሎት ማግኘት ትፈልጋላችሁ ነው የሚለው። በዛ ሰዓት withdraw ማድረግ ወይም ማውጣት ነው የምፈልገው። ስለዚህ withdraw key ዋን press ማድረግ ነው። ጢጥ የሆነ ጢጥ የሚል ድምጽ ከሰማችሁ እየሰራ ነው ሰርቷል ማለት መጠራጠር አያስፈልግም። ጽፎልኛ ምናምን ብለን ሰውን መጠየቅ አያስፈልግም። ግን ዝም ካለ process ላይ ስለሆነ ትንሽ መጠበቅ ነው። ብዙ በይዞ ከሰከንድ አስር ሰከንድ የሚበልጥ አይመስለኝም gap ኡን እንትን በመሀል ያለው gap ማለት ነው ለመጠበቅ። ስለዚህ withdraw key ከነካም በኋላ ምንድን ነው የምናደርገው? የሚቀጥለው step ላይ ደረስን ማለት ነው። ምን ያመጣል? ምን ያህል ብር ነው የምትፈልገው ብሎ ብሮቹን ይዘረዝራል። በአምስት መቶ ሁለት መቶ አንድ ሺ ሚሊዮን እዛ ጋር በስተግራ screen ኡ ከ screen ኡ በስተግራ በኩል አሉ ያልኳችሁ አራት key ዎች አሁን ለዚህ እንጠቀምባቸዋለን። ለየትኛው ባጭሩ አምስት መቶ ብር የምንፈልግ ከሆነ እዛ ጋር ቁጥሩ መጻፍ አያስፈልገንም። ያቺ ኪ በላይ ፕሬስ እሷን ሶስተኛ key ላይ አለች ካልተሳሳትኩኝ፣ ሶስተኛ key ዋን press ማድረግ ብቻ ነው የሚጠበቅብን በስተግራ በኩል ካሉት ውስጥ ማለት ነው። ያን ፕሬስ ስናደርግ ምንድን ነው የሚፈጠረው? ምንም ቁጥር ሳንጽፍ አምስት መቶ ብር አዘናን ማለት ነው። ስለዚህ ተታታታት ይልና ይወጣል። ካርዳችን ወስደን ብራችን ወስደን መሄድ ነው አይደለም። እኔ ከዚህ ውጭ ያለውን የብር መጠን ነው መጠቀም የምችለው። እዛ ጋር ያስቀመጠው የብር መጠን አለ። ስለዚህ ከዚህ ብር መጠን ውጭ መውሰድ ፈልገው ካሉ ደግሞ ምን ያደርጋሉ? በዛን ሰዓት አንድ ሁለት ሶስት አራት key ዎች አሉ ብያቸዋል። በስተቀኝም በስተግራ። ስለዚህ በስተቀኝ ያለው አንደኛው key ውስጥ ነው። ሁለተኛ ሶስተኛ ታልፉና አራተኛ key ላይ ትሄዳላችሁ። አራተኛ key press ታደርጋላችሁ። ምን ማለት ነው? other የሚለውን key ነካችሁ ማለት ነው። ስለዚህ ሌላ ቁጥር ነው amount ነው ማስገባት እንፈልገው ነው ያላችሁት። ስለዚህ አሁን አስር ሰከንድ ወይ ከዛ በታችም ሊሆን ይችላል gap ጠብቁና እዛ ጋር ይጽፋል በአይናማ ምን ይላል amount አስገባ የብሩ መጠን ምን ያህል ነው መውሰድ የምትፈልገው እዛ ጋር የተቀመጠልህን አትፈልግም ና እዚህ ጋር እሺ ምን ያህል ነው መጻፍ የምትፈልገው አሁን እንድትጽፉ ነው የሚጋብዛችሁ ስለዚህ ሶስት ሺህ ነው የምፈልገው ካል ሶስት ዜሮ ዜሮ ዜሮ ብለን እንጽፍና ከዜሮ በስተቀኝም እና በስተግራ key ዎች አሉ። በስተቀኝ በኩል ያለችው አኪ ከዜሮ በስተቀኝ በኩል ያለችው አኪ ኦኬ ኪ ናት። ስለዚህ ሶስት ሺህ ብር ከጻፍን በኋላ OK ማድረግ እንችላለን። በነገራችን ላይ OK ሳናረግም ዝም ብለን መጠበቅ እንችላለን። ራሱ ያወጣል። ሶስት ሺህ ከጻፍን በኋላ ግን OK እና ልክ በቃ በኮምፒውተር enter እንደምንለው ማለት ነው። ስለዚህ OK ስናደረግ የሚል ነገር እንሰማለን። ምንድን ነው ያ? ብሩ ካለበት ቦታ ወደ ማውጫው box እየሄደ ነው ማለት ነው። ስለዚህ ልክ ማውጫ box ጫፍ ላይ ሲደርስ ያስገበነው ቪዛ ካርዳችንን ይተፋዋል ራሱ። ካርዱን እንሄድና ካስገባንበት ቦታ እናወጣዋለን። ልክ ካርዳችን ባወጣንበት ቅጽበት ደግሞ ምንድነው እዚህ ጋር ሳጥኑ ይከፈታል። የብሩ ሳጥን ማለት ነው። በሩ ክፍት ስትል ትራክ ይላልና ይሰማል። የብሩ ሳጥን ሲከፈት ብሩ ጫፍ ላይ ያደርገዋል። ከዛ ያው ለመጀመሪያ ጊዜ ከጓደኛችሁ ጋር ሄዳችሁን ቦታዎችን ምልክት ማድረግ ትችላላችሁ፣ ማወቅ ትችላላችሁ። ካልሆነ ደግሞ ተረክሲዴቱ ጋ ነው የሚለውን ነገር መስማት እንችላለን። ካልሆነ ደግሞ በ screen ኡ አለ። ከ screen ኡ በታች በኩል በስተቀኝ በኩል ነው ብዙ ጊዜ ብሩ የሚወጣው። እንደ ማሽኑ አቀማመጥ ሊለያይ ይችላልና ያየሁት እስካሁን እዛ በኩል ናለው እና ወይም ደግሞ ከ screen ኡ በታች ያሉት key ዎች ቁጥሩን የጻፍንበት key ዎች በስተቀኝ በሱ ከሱ በስተቀኝ በኩል ነው የሳጥን መክፈቻው እንትኑ የብሩ box ያለው እና ብራችንን ሄደን እጃችንን ልከን መዘዝ አድርገን እናውጣለን ከዛ መልሶ ያ ብሩ box ይዘጋል። እኛ ብራችንን ይዘን በቀላሉ ቴክኖሎጂን ተጠቅመን ወደ ቤታችንን ወረፋ ሳንጠብቅ ተመልሰን ማለት ነው። በነገራችን ላይ ይሄ ደሞ የሚጠቅመን በተለይ ክዝሾች ታውቃላችሁ፣ ያ ባንክ ስንሄድ witness ምናምን የሚባል ነገር አለ ፊርማ ምናምን በቃ ከዛ በፊት ደግሞ ማውጫ ከሆነ የማውጫ ወረቀት ይጻፍ፣ እሱን ሰውን ጻፍልኝ እንደማለት ብቻችንን እንዳንሄድ የሚያግዱን ብዙ ነገሮች አሉ ማለት ነው። ይሄኛው ብቻችንን ሄደን እንደፈለግ ተጠቅመን የምንሄድበት ዘዴ ነው። ህይወታችንን እናቀላለን ማለት ነው። እከሌ ባንክ ውሰደኝ፣ ባንክ እንሂድ ምናምን የሚለውን ነገር እናስቀራለን ማለት ነው። independently ማድረግ የምንፈልገውን እናረጋለን። ከላይ ለመጥቀስ እንደሞከርኩት ቪዛ ካርቱ ብዙ አገልግሎቶች አሉት። ግን እኔ ለጊዜው እየተጠቀምኩበት ያለውን ብቻ ነው የነገርኳቸው። ብሩን ብቻ ነው ማወጣበት። transfer ማድረግም ይቻላል እዛ ጋ ሌላ ሌላ ነገሮችን ከፈለጋችሁ የብራችሁ መጠን በአካውንታችሁ ውስጥ ያለው ስንት ነው የሚለውን እዛው በካርዱ ማየት ይቻላል። ግን ይህኛውን አገልግሎት እኔ በ mobile banking system ወይም service እየተጠቀምኩ ስለሆነ ለማወቅ አልፈለግኩምና ስንፈት የኔ ስንፍናም ሊሆን ይችላል ማወቅ ነበረብኝ። ግን ይሄ ነው ያሰነፈኝ። mobile banking ተጠቃሚ ስለሆንኩኝ mobile banking ለመጠቀም ተጠቃሚ ከሆናችሁ ታውቃላችሁ star ስምንት ሰማኒያ ዘጠኝ number አድርጋችሁ ነው። ከዛ በፊት ያው ባንካችሁ የምትጠቀሙበት ደንበኛ የሆናችሁበት ባንክ ሄዳችሁ ነው የ mobile banking ሰርቪስን ማግኘት የምትችሉት እዛ ተመዝግባችሁ ነው። ከዛ በኋላ የሚለቀቅላችሁና በተለይ ለሰራተኞች ይጠቅማል ብዬ አስባለሁ። በየወሩ ደሞዝ ወጣ አልወጣም ብለን ማለት ሰውን ከመጠየቅ ሌላ ሌላ ነገርም ለዘመዶቻችን መላክ ከፈለግ ለጓደኞቻችን መላክ ከፈለግ በቀላል ዘዴ ቤታችን ተኝተን ማታም፣ ጠዋትም፣ ቀንም የትም ስራ ቦታ ሆነን ባንክ መሄድ ሳያስፈልገን ጥቅሙን ማግኘት እንችላለን፣ አገልግሎቱን ማግኘት እንችላለን ማለት ነው። መልካም ጊዜ፣ መልካም የቴክኖሎጂ መጠቀሚያ ጊዜ ይሆንልን። ጊዜ ወደ ቴክኖሎጂ የሚቀርብበት ዘመን ይሁን። አመሰግናለሁ። ባባይ ባባይ። ከአድማጮች በዚህ ሳምንት አስተያየታቸውን የላኩልን አድማጮቻችን ወይም ፕሮግራማችን ክፍል የሆኑት ወንድሜነህ በየነ፣ መሰለ ጎበዜ፣ ጆሲ ንጉሴ፣ አለማየሁ ደምሴ እና አክሎግ ይህይስ ናቸው። ስለ አስተያየታቸው በጣም እናመሰግናለን። ጆሲ ንጉሴ ሶስት ሀሳቦችን አንስተዋል። አንደኛው በ WhatsApp export የሚያደርገው ለ group chat ነው ሳስችን ብሎ ነበር ሙክታር። ለዚህ መልስ ሰጥቶ አይ የለም ለሁለቱም ያደርጋል ዋ ኤክስፖርት ወይም እንደ synthesizer ኡ Washington export የሚለው ውስጥ በየስማቸው ወይ ቁጥር ከሆነ በቁጥራቸው chat ያደረጋችሁትን ያወጣላችኋል እና እሱን ከፍታችሁ ማንበብ ትችላላችሁ ብሏል። እኔም ይሄ ነገር እንዴት ነው ብዬ ቼክ ምናልባት እንደ ሙክታር ጥያቄ ላላችሁ chat ካደረጋችሁት ሰው ጋር ትገቡና option ነክታችሁ chat history የሚል አለ እዛ ውስጥ ኤክስፖርት የሚል ነው። የዛ chat የምታደረጉ ሰው እየጋ ሆናችሁ ነው ወይም ከፍታችሁ የእሱን ከፍታችሁ ነው የምታደረጉት። ከዛ በኋላ እሱ እንዳለው memory card ኡ ላይ WA export የሚል ያመጣል። እዛ ላይ ታገኙታላችሁ ነው። ሁለተኛው ለግርማ ነው። Nimbuzz የምትላክ ፋይል አለች Talks others ውስጥ የምትከተት others Talks ውስጥ የምትከተት እሷን ባለማድረግ ነው ኒምበዝ እምቢ ያለህ የሚል ጥያቄ ምላሽ ሰጡት ነበር። ጆሲ ምን ብለዋል? አይ ስልክ ቁጥሬ ነው አልቀበል ያለኝ እንጂ ስለ ማንበቡ አይደለም እምቢ ያለኝ። ማንበቡን ያነብልኛል። ምናልባት Nimbuzz ኡ ከገባ በኋላ ወደፊት ማንበብ የሚችለኝ እምቢ የሚለኝ ከሆነ አሁን ያልካትን ፋይል አስገባለሁ። ለጊዜው ግን ማንበብ ነው እምቢ ያለኝ ብሏል። እኔ ለዚህ መልሱን አላውቀውም። እስቲ ግርማ በዚህ ትረዳናለህ ብዬ ተስፋ አድርጋለሁ። ስልሳ አንድ ሀያ ላይ WhatsApp አይሰራም ብሎን ነበር። እንዲሁም አሁንም ግርማ ጆሲ በከፊል ትክክል ነው። በጣም ብዙ አፕሊኖችን መሰረዝ ያስፈልጋል። ብዙ ፋይሎችን መሰረዝ ያስፈልጋል። እሱ ከሆነ እሱ ተከፍቶ እያለ ሌላ ምንም አይነት application አይሰራም። ግን ያን ሁሉ ካጸዳዳንለት ግን ይሰራል የሚል ምላሽ ሰጥቶናል። ጆኒን እናመሰግናለን ስለተለያየቱ እንግዲህ ለፕሮግራማችን አስተያየት መላኪያ ፕሮግራም መላኪያዎቹን መስመሮቹን እገልጻለሁ። በድምፅ ደውላችሁ መልእክት መተው ለምትፈልጉ 0972338152 ነው። በ WhatsApp ተጠቃሚ ለሆናችሁ 0914 54 ነው። ፌስቡክ ልትጠቀሙ Facebook dot com slash ክዝሽ ነው። ኢሜይል ለምትጠቀሙ በመጀመሪያ subscribe ለማድረግ subscribe plus ክሽ at Google Groups dot com ነው። እንግዲህ subscribe ካደረገባችሁ በኋላ መልእክቱን ለመላክ ደግሞ ክሽ at Google Groups dot com ነው። እንግዲህ ፕሮግራም ፕሮግራሞቻችን ለአስተያየት ለመስጠትና ለመከታተል እነዚህ ናቸው። ለሳምንት ጥያቄ ሌላ አድማጮች ለምትከታተሉ ይህን ፕሮግራም በ WhatsApp group ፈጥሬ እዛ ላይ እንዲሰራጭ የምትፈልጉ ምን ያህል ትኖሩ ይሆን? ከአስር ሰው በላይ ያገኘው እነዛ አደርጋለሁ። ካልሆነ አሁን ባለው format ይቀጥላል። በፊት እንዲሁ ሳላስፈቅድ ደስ ስለኝ በኢሜል ደስ ስለኝ ራሴ ነው ስጀምር የነበርኩት። አሁን ግን ሰዎችን መድረስ የሚል ለሰዎች የሚጠቅም መስመር መሆን ስላለበት እስቲ አስተያየት ስጡኝ። ቢያንስ አስር ሰው ይሁንልን በ WhatsApp group ላይ መሳተፍ እንፈልጋለን ካለ አስር ሰው እንዲደርስ መደረግ ይችላለሁ ማለት ነው። ይህን ይመስላል። ተሳተፉ ከላይ በገለጽኳቸው መስመሮች ላይ የሳምንት ሰው ይበለን። የዛሬ ፕሮግራም በዚህ ተጠናቋል። ቸር ይግጠመን። ባይ